ኡሂለ ለኩም ሰይዱል ባህር አደንስ ይባላል አላህ ስብሐነ ወተዓላ ለሙህሪሞች ሐጅን ላረሙ ሰዎች በአጋጣሚ ግን ሐላል ሆኖላቸዋል አለ። ከአደን አይነት የባህር እንስሳዎችን በገጠመኝ ማደንም ሆነ ባህር ተፍቶት በሆነ አጋጣሚ እጃችሁ ላይ ቢገባም እሱ ችግር የለውም ሐላል ሆኖላቸዋል ተፈቅዶላቸዋል አለ አላህ ሱብሓነሁ ወተዓላ ወጣዕሙሁ መታዕን ለኩም ወሊሰያራ የምትመገቧቸው እዛው ባህር ውስጥ የሞተም ሆነ ሳይሞት በህይወት ይዛችሁም ሆነ የምትመገቡትም ለእናንተ ፋይዳና ጥቅም እንዲሰጥ ነው የባህሩ ደግሞ ሰይድ አደን የተፈቀደው ወለ ሰያራ ለጉዟችሁም፣ ለሙሳፍርነትም፣ ለመንገደኛነትም ሁሉ ተከልክሎ አቅማችሁ እንዳይጎዳ ታሳቢ ተደርጎላችሁ ነው ይላል አላሁ ስብሐነ ወተዓላ። ወሁሪማ አለይኩም ሰይዱል በሪ ማ ዱምቱም ሁሩማ። አደን ሲባል ግን የብስ ሜዳ ላይ ጫካ ላይ የተራቡ አውሬዎችን ነው ማደኑ በኢህራም ላይ በሙህሪምነት እያላችሁ ያልተፈቀደው ይላል አላህ ሱብሓነሁ ወተዓላ። የተከለከሉ ነገሮችን በመጠንቀቅ አላህን ይጎዳል፣ አላህን ይጠቅማል አይደለም። ማንኛውም የተከለከሉ ነገሮች፣ ያልተፈቀዱ ነገሮች ይህም ሆነ ሌላ ሁለት ክንፍ አለው። የሚታየው ሁለት ጎን አለው። አንደኛው አላህ ከልክሎታል። አበቃ፣ ማጠንቀቅ አለብን። ሁለተኛው አላህ የከለከለውን ነገር በመፈጸሜ አላህን አስቆጣለሁ፣ ቅጣቱ ይበረታብኛል። እንደዚህ የሆኑን መታየት ያለበት ማንኛውም አላህ ሐራም አድርጎ ያልፈቀደና የተከለከሉ ነገሮች ላይ የሚዳፈር ሰው ጥንቃቄ እንዲኖረው የሚገባው በምን መልኩ ነው? ምን ታሳቢ አድርጎ ነው? ወተቁላህ አለዚ ኢለይህ ቱሸሩን ነገ ሞታችሁ ቀብር ውስጥ ገብታችሁ አፈር ሆኖ ተበትኖ መቅረት ሳይሆን ገጣጥሟችሁ ህይወት ሩህ ከቶ ልትጠየቁ በባዶ እግር ራቁታሞች ሆኖ በባዶ እግርና ራቁታሞች አድርጎ ያልተገረዘም ሆኖ እያንዳንዱ ሰው ተቀስቅሶ እዛ እሱ ጋር የምትሰባሰቧትን ቀን አስባችሁ ታሳቢ አድርጋችሁ እንድትፈሩት ይገባል ይላል አላህ ሱብሓነሁ ወተዓላ። ማንኛውም ያልተፈቀዱ ነገሮች በዚህ ጎን ነው። ጥሼ ከሰራው አላህ ምን ያህል አስቆጣለሁ፣ መች ይቀጣኛል፣ ቁጣው መች ይደርስብኛል። ይሄ ነው ታሳቢ መሆን ያለበት። جعل الله الكعبة البيت الحرام قياما للناس والشهر الحرام والهدي والقلائد አላሁ ስብሓን ወተዓላ በምድር ላይ በይቱላህ ሐጅ የሚደረግበት መካ የአላህ ቤት ተብሎ ይጠራል። መስጅዶች ሁሉም የአላህ ቤቶች ናቸው። ሁሉም ግን በይቱላህ ይበልጥ። በጣም የሚገርመው ግን ካዕባን የአላህን ቤት አላህ አደረገው ይላል። ክብር፣ ግርማ ሞገስ አልብሶ ቅያም ልናስ በብዙ መልኩ ለሰዎች አስተማማኝ የሆነ ዋስትና ያለው ቦታ አድርጎታል አላህ። ከማንኛውም አደጋ የሚገርም ነገር የተጠበቀ ነው። ለበይቱላ ክብር ብሎ ፈርድና ግዳጅ ለተደረገባቸው ሐጃጆች እዛው ሊገኙ ራብ የለም፣ ጥም የለም፣ የርስቅ እጥረት የለም። የፈለግከውን ነገር የማታጣበት ሌላ ቦታ አትሂድ። ሌላው ዝርዝርና ትንታኔ አስፈላጊ አይደለም። ዘምዘም በይቱላ ገዛ የመነጨ ስታየው ይሄ ውሃን ሌላ ነገር የለውም። የመነጨበት በአንድ ዕቃ ቀተ ስታየው ምንም የተለየ ጣዕም አታገኝበትም። ውሃ ውሃ በጣም የሚያጅበው እንደዚህ አይነት በሆነች በሃይላንድ ዕቃ ዘምዘም ውሃ እንዲህ ቢቀዳ የዛሬ አስር ዓመትም ይሄው ነው፣ የዛሬ 20 ዓመትም ይሄው ነው፣ የዛሬ 30 ዓመትም ይሄው ነው። ወምን ሂክመትላህ አይተላም፣ አይገማም፣ ከለር አይቀይርም። ዘምዘም በይቱላ አጠገብ መንጭቶ የወጣ ውሃ እኮ ነው። ስንት ፋይዳዎች አብራርተ ዘርዝር አትችልም። በይቱላን የተከበረ ግርማ ጉንጉሷ የተሟላ ለሰው ልጆች ሰላም የሚያገኙበት የፈራ እዛ ገብቶ መካ በይቱላ ገብቶ ፍራቻው፣ ድንጋጤው፣ ጭንቀቱ ይጠፋል። ሌላም ሌላ ወሸህር አልሐራም አሹራል ሁሩም የሚባሉ ክብር ያላቸው የተከበሩ ተብሎ በሸሪያ የሚጠሩ አራት ወራቶች አሉ ከአስራ ሁለቱ እነዚህ ዙልቃዳ የሚባለው ነው አንዱ። ዙልቃዳ ማለት አሁን ያለንበት ወር ሸዋል፣ ከሸዋል በፊት ረመዳን፣ ከረመዳን በኋላ ነው ሸዋል። ከሸዋል ቀጥሎ ዙልቃዳ አንዱ ይሄ ዙልቃዳ ነው። የተከበረ ወር ይባላል። አራት ወሮች ናቸው። አሽሁራል ሁሩም ይባላል። ሁለተኛው ዙልሂጃ፣ ሶስተኛው ሙሐረም፣ አራተኛው ረጀብ። የሐጅ ስነ ስርዓት ወይም ዑምራ ዑምራ በማንኛውም ጊዜ ይቻላል፣ ችግርም የለው። በፈለግ ዛሬ ተነሳ፣ ነገ ተነሳ መንገዱ የገራልን አቅም ካለ ችግር የለውም። ኡምራ ሰዓትና ጊዜ ወቅትም የለው እንደ ሀጅ። የረመዳን ኡምራ ግን የበለጠ ይሆናል። ኡምረቱን ፊ ረመዳን ሀጀቱ መኢ አሉ ነቢዩ አለይሂ ሰላቱ ሰላም። በረመዳን አላህ ወፍቆት ኡምራ የሚያደርግ ሰው ከኔ ጋር አብሮ ሀጅ እንዳደረገ ይቆጠራል ይቆጠርለታል አሉ። በኡምራ የሚደረገው ረመዳን በረመዳን የሚደረግ ኡምራ በላጭ ቢሆንም መቼም ቢሆን መቼም ይቻላል ዑምራ ችግር የለው። ሀጅ ግን አሹራል ሀጅ የሚባሉ ሸዋል፣ ዝልቃዳ፣ አሽር ምን ዝልሂጃ ሶስቱ ወራቶች ክብር ያላቸው የተከበሩ ወራቶች ከሚባሉ ሶስቱ የሀጅ ወራቶች ይባላሉ። በእነዚህ ወራቶች ብዙ የማይፈቀዱና ያልተፈቀዱ ለመስራት የማይቻል ነገር አለ። አንደኛ ጦርነት አይፈቀድም። ሁለተኛ በሐረም ዙሪያ ያሉ ተወው፣ ሌላው ዛፍ መቁረጥ አትችልም፣ ሳር ማጨድ አትችልም፣ ሌላውን ተው። ሌሎች ሌሎች የማይፈቀዱ መዓት የሆኑ ነገሮች አሉ። ባይበልጥ በእነዚህ በአሹራል ሁሩም ይሄንንም አሹራል ሁሩሞችን ልክ እንደ በይቱላ ለሰው ልጆች ለጥሩ ተስፋና ለጥሩ ዋስትና መተማመኛ ያደረገላቸው ወልሐድየ ወልቀላኢት ሀዲ ማለት ቅድም እንዳልኳችሁ ሐጅ ስነ ስርዓት ላይ ሀጅ ኢፍራድ ይባላል። ግንጥል የሆነ ነጠላ ሀጇን ብቻ መስራት ኢፍራድ ይባላል። ኡምራንና ሀጅን አጣምሮ ሰራለሁ ከሆነ ለሀጅ በሄድክበት ተመቱ ወይም ቂራን ይባላል። እነዚህ ግን ሀዲ ይፈልጋሉ። ሀዲ ማለት አቅሙ ካለህ እንስሳ ገዝተህ ታርድና ሰደቃ የምታበላበት ነው። ይሄ ሀዲይም አለ። ቀላኢድ ማለት እነዚህ ሀዲዮቹ አንገት ላይ ለበይቱላ አሁን ለሚታረደው ለሐጅና ለኡምራ አጣምሮ ተመቱ ወይንም ቅራን ለመስራት ለመሳኪን ተብሎ እየተነዳ የሚሄድ እንስሳ ነው ተብሎ ትልቅ ክብር እንዲሰጠው ምልክት የሚንጠለጠል ነገር አንገቱ ላይ ቀላኢድ ይባላል ዛሊክ እነዚህ ነገሮችን ህግና ደንብ አድርጎ ሲያስቀምጥ በይቱላንም እንደዚሁ በትልቅ ለትልቅ ዓላማ እዛ ጋር ሲያስቀምጥ ለሙእሚኖች ለሙስሊሞች ቅያም ሲያደርግ ልተዓለሙ አነላህ ያዕለሙ ማ ፊ ሰማዋት ወማ በምድር በሰማይ ውስጥ ያሉት ማንኛውም ክንዋኔ ማንኛውም ፕሮግራም ዝርዝር ሁኔታቸው በአላህና በአላህ ስልጣን ብቻ እጁ ላይ ያሉ ናቸው። ወአን አላህ ቢኩል ሸይን አሊም አላህ የማያውቀው ከአላህ የተደበቀ ምስጢር በምድርና በሰማይ መሃል ምንም የለም። ይህን ሲያደርግ ለምንድን ነው? ሂክማውና ጥበቡ ራሱ ጋር ብቻ ነው። ኢለሙ አነላህ ሸዲዱ ሊቃብ የአላህን ትእዛዝ አንቀበልም አንሰማ ብለው የአላህን ትእዛዝ ለመጣስ የተመኩት ምንም ይሁን ምንም የሰው ልጅ የአላህን ትእዛዝ ጥሶ ባልተፈቀደ ነገር በሐራም በክልከላ ሲገባ ዝም ብሎ አይገባም። ትልቁ ትልቁ አንሸራታች ነፍስያና ሸይጣን ናቸው። ግን ለዚህ መነሻ የሚደልሉት ነገሮች አሉ። ኢኮኖሚ ካለው ፓወር ገንዘብ ካለው የፈለግኩትን ነገር ሰራለሁ ይላል። አንድ ገንዘብ ይመካል የሰው ልጅ ወይ ስልጣኑን ይመካል፣ ወይ እውቅናውን ይመካል፣ ወይ ሌላ ሌላ ነገሮችንም ዱንያ ላይ። ምክንያቱ ግን ምንም ይሁን ምንም የአላህን ትእዛዛቶች ጥሶ እንደፈለገ እንቦጭ አረቃለሁ የሚል ሰው እወቁ ይላል አላሁ ስብሐነ ወተዓላ። ኢለሙ አነላህ ሸዲዱል ኢቃብ ቅጣቱ የበረታ መሆኑ የከበደ መሆኑ እወቁ ይላል አላሁ ስብሐነ ወተዓላ። ሁለቱም ምድር ላይ ይቀጣል አላህ ትእዛዙ ሲጣስ ዱንያም ላይ ካፈረጠመህ በኋላ አስራ አንደኛው ሰዓት አስራ አንደኛው ሰዓት ላይ አጣብቅኝ ውስጥ እንድትገባ አረጋል መሸሻ በሌለህ ሰዓት ጉዳዩ መግሪብ ከደረሰ በኋላ ወደ ከምከም ካልክ በኋላ ሸዲድ ልቃብነት፣ ሁለተኛው ደግሞ አኸራ ወአነ አላህ ገፉሩ ረሒም ታዘው በትእዛዙ የሚቆሙ ነፍስያቸውን አሸንፈው ታዛዥ ለጌታችን የሚሉት ደግሞ ሙሉ ማርታና ሙሉ መግፍራ ከአላህ የሚያገኙ ናቸው። ሁለቱም ስልጣኖች በአላህ እጅ መኖራቸውን እወቁ ብሎ ያውጃል ጌታ አላህ ሱብሓነሁ ወተዓላ በቁርአን ማ አለ ረሱል ኢለል በላህ ሁኔታው ይሄ መሆኑን ደግሞ ማስረዳት ለረሱል ለነብዩ ተልኮን ማሳካት ብቻ ሌላ ተግባር የላቸው አስገድጄ አንገቱ ላይ ገመድ ከትቼ ና ለአላህ ታዛዡ ና በታዘዝክበት ቦታ ቁም ይሄ የረሱል ተግባር አይደለም መልእክቱን ማስተላለፍ ብቻ ነው ለነቢይ ለረሱል የሚጠበቅባቸው ይላል አላሁ ስብሓነ ወተዓላ። ወላሁ ያዕለሙ ማ ትብዱነ ወማ ተክቱሙን። ማንኛውንም የተከለከሉ ነገሮችንም ሆነ በነፍስያችሁ ታግዛችሁ በፈለጋችሁት ነገር ገብታችሁ ልትዋኙ ምክንያታችሁ ምን ይሁን የተደበቀ ምስጢራችሁንም በግላጭ የወጣውንም ለአላህ ሁለቱም እኩል ሁሉንም ያውቀዋልና ይላል። ቁላ የስተዊል ኸቢስ ወጠይብ ሐራሞች በአብዛኛው ውበት አላቸው። ሐራም የሆኑና የተከለከሉ ነገሮች አቤት ማማራቸው፣ ማብለጭለጫቸው፣ ቀልብስ አሳሳባቸው። ብዙ ምሳሌ ማንሳት ይቻላል። ይሁን እንጂ ግን እኩልማ ሊሆን አይችልም ይላል አላህ ሱብሓነሁ ወተዓላ በህላልነቱ በጦርነቱ ኳሊቲ ነው ተብሎ አላህ ጋር ባህላልነቱ አላህ ጋር ከመፈለጉ ይሄ ሐላል ነው ተብሎ የተወሰነና ምኑንም ያህል ቢያምርም ሐራም ሆኖ ደግሞ ቆሻሻ ሁለቱማ እኩል ሊሆኑ አይችሉም። በየትኛው መመዘኛ ይላል አላህ ሱብሓነሁ ወተዓላ ወለው አዕጀበከ ከስረቱ ልከቢር ሐራም የሆነና ቆሻሻ የሆነ ነገር ምኑንም ያህል ቢያምርህም ይላል አላህ ሱብሓነሁ ወተዓላ ምኑንም ያህል ቢያምርህ ይሄ ብዙ ምሳሌዎችን ያካትታል። ሐራምና ሐላልንም በለው ያም በብዙ መልኩ መበተን ይቻላል። ወደ ሰውም ማምጣት ትችላለህ። ሰው ተብሎ የሚባለው ጥራት ያለውና ምርጥ ነው። አላህ ጋር ቦታ አለ የሚባለው የአላህን ትእዛዝ መፈጸም ችሎ አላህ ጋር ቦታ ደረጃ ያገኘ ሰው ብቻ ነው። መለኪያው ይሄ ስለሆነ ከዚህ ውጭ የሆነው ግን ከቢስ ነው። በዛሂሩ ግን ስታየው የትኛውንም መስፈርቶች ያሟላ ቢሆንም ሀብት በለው ስልጣን በለው ምንም በለው ምንም በለው ሐራም የሆኑ ነገሮች በውበት በአምሮት ቀልብ በመሳብ ሐላል ከሆነ ነገር ምኑንም ያህል ውበታቸው የመነጠቀ ቢሆንም እኩልማ አይሆንም አለ አላህ ሱብሓነሁ ወተዓላ። ስለዚህ እንዳትደለሉ ነው። ፈተቁላህ ያ ኡሊል አልባብ። እንግዲህ እነዚህ ነገሮች ለክቶ አላህ ባስቀመጠው መመዘኛ ምንም ምኑንም ያህል ሐራም ቢያብለጨልጭም ሐራም ምኑንም ያህል መሳጭ ቢሆንም ሐራምማ ሐራም አይደል እንዴ ብሎ ለይቶ ሊያቅ የሚችል ልብ ያለ ሰው ብቻ ነው። ቀልብ ያለ ሰው ብቻ ነው። ሌላውም ራሱን ማይሰማም እኮ ለማስተንተንም ጊዜ የለውም። ስለዚህ ቀልብ ያላችሁ ልብ ያላችሁና ልብ ኖሯችሁ ልታዳምጡ በቁርአን ልትመከሩ የምትችሉ ሰዎች ተቅዋን ያዙ፣ አላህን ፍሩ። እናንተ ቆሙበት በትእዛዙ ይላል አላሁ ስብሓነ ወተዓላ ለአለኩም ቱፍሊሁን ለአለ ሀዚህ ታዕሊልያ ሊአጅሊ አን ቱፍሊሁ ማለት ነው። እናንተ ውጤታማ እንድትሆኑ ጥሰት ውስጥ ገብታችሁ አብለጭልጩ አምሮናል ብላችሁ ሐራምና ያልተፈቀዱ ነገሮች ሁሉ ምንም ያህል ቢያምርም ሐራም ሐራም አይደለም ብላችሁ ልታብሰለስሉ የምትችል አቅልና ቀልብ ያላችሁ ሰዎች الله انفرتاچو لوطيت نجا اندتوتو تقوان يازو الله انفرو يا ايها الذين امنوا لا تسالوا عن اشياء ان تدلكم تسوكم الله سبحانه وتعالى يا نبي الصحابه وچن طرو سنه سياسيس ነቢዩን እንዴት ሆኖ እንደሚከተሉ ያልገባቸውና ያልተረዱትንም ሸሪያ እንኳን ለመጠየቅ የሚያስችል ባህሪና ጥሩ ባህሪ ጥሩ ስነ ምግባር ምን አይነቱ እንደሆነ መርጦ ያስተምራቸዋል። ጥሩ ምክር ይለግሳቸዋል። አልባለ ጥያቄ ብትጠይቀው ጥቅም የሌለ ፋይዳ የሌለው የሆኑ ነገሮችን አግበስብሳችሁ ብድግ አድርጋችሁ እንዳትጠይቁ ይላል አላህ ሱብሃነሁ ወተዓላ። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይፈቀዳል አይፈቀድም፣ አልባለ ግብስብስ ያሉ ነገሮችን እንዳትጠይቁ ነቢዩን እንቱብደለኩም ተሰውኩም ተው አትጠይቅ እየተባለ በነፍስያ ታግዘ ሸይጣን ነፍሰ ገፋፍቶ በእንብተኝነት በአመፀኝነት ዝም ብለህ ብትጠይቅ ይነገርህና ይገለጸልና ይከፋችኋል። በኋላ አላህ ሱብሓነሁ ወተዓላ ወይን ትሳሉ አንሃ ሂነ ዩነዘል ቁርአኑ ቱብደለኩም አፈላሁ አንሃ እናንተ በምትጠይቁ ጊዜ አሁን ነቢዩ በህይወት አሉ ወይ እየወረደ ነው ስለዚህ የጠየቃችሁት ነገር ፋይዳ ጥቅም የሌለውን ነገር ጠይቃችሁ ምላሹ ሲገለጽ ጥሩ ላይሆን ይችላል በዚህ መልኩ ግን መሆኑን ሳታውቁ አድርጋችሁ ላለፋችሁት አፈላሁ አለ። بالماوك تسرعنا ونا الله تتوتر بيكر تال في الله جل والله غفور حليم عندما نشاء يبالا الأندان مفسروش قدمي يعني أنا السهولات سلحج سنة سرعات بشري آسيمات أنا قداج النتو سيقلت ነቢዩን አለይሂ ሰላቱ ወሰላም ሐጅ ማድረግ ለሰው ልጅ ከአቅሙ ጋር የተለካ ሐጅ ማድረግ ያስፈለገው ተግባሩም አሰራሩም ክንዋኔውም ይህን ይመስላል ብሎ ሲገልጽ ሲነግሩና ሲያስተምሩ ነቢዩ የሰው ልጅ አቅም ካለው ሐጅ ማድረግ አለበት በሚል ነው ያስቀመጡት። አንዳንድ ሰዎች አንዳንድ ሰሃባዎች በዚህ መልኩ ገልጾ ብቻ ዝም ያሉትን ስለ ሀጅ ስነ ስርዓት አፊ ኩል አሚን ያ ረሱላላህ ብለው ጠየቁ። ሀጅን በየአመቱ በየአመቱ ማድረግ ያለብን ችላ አሏቸው ነቢዩ አለይሂ ሰላቱ ሰላም። ደጋግመው ወጥረው አክረው ያዙ ጠየቋቸው። ሐጅን በየአመቱ ማድረግ አለብን ወይ? ለው ቁልቱሃ ነአም አሉ ነቢዩ አለይሂ ሰላቱ ሰላም። አው በየአመቱ እኮ ነው ሐጅ መደረግ ያለበት። አው ብዬ ብልማ ኖሮ ለፎሪደት አሉ ግዳጅ ሆን ነበረ። በየዓመቱ በየዓመቱ በየአመቱ ሐጅ መደረግ አለበት የሚል ህግና ደንብ ውሳኔ ይመጣ ነበር ከጌታ አላህ የሐጅ ግዳጅ አቅም ላለው ሰው በእድሜው አንዴ ብቻ ነው አሉ። በዕድሜ አንዴ ነው ሳይል ሐጅ ብቻ ብሎ አዘዘ። ተፈላፍለው ቆፍሮ መጠየቅ የሌለበት ጥያቄ ነው የተጠየቀው ነው። ቀድ ሰአለሃ ቀውሙ ሚን ቀብሊኩም ثم አስበሁ ቢሃ ካፍሪን ከእናንተ በፊት እኮ የነበሩ ኡመቶች ትውልዶች ተው፣ ዝም ብሎ ምንም ጥያቄ የማያስነሳ ነገር አልባሌ ነገሮችን አትጠይቁ። ሊፈይድ የማይችል ጥቅም ሊሰጥ የማይችል ነገር ተብሎ እንደናንተ ማስጠንቀቂያ እየተሰጣቸውና እየተከለከሉ እምቢ ብለው አንቢዎቻቸውን ሩስሎቻቸውን በመጠየቃቸው በሉ ይሄ ነገር ግድ ነው ስሩት። ይህን ነገር እንድትሰሩ የጠየቃችሁት ነገር ተወስኖባቸዋል ተብሎ በጥያቄያቸው መነሻ የመጣ ነገር ታዘው ثم أصبحوا بها የኋላ ኋላ ግን መስራቱና መተግበሩ አቅቷቸው በጉዳዩ ላይ ከፍረውና ክደው ነው የተገኙት። የእናንተ መጨረሻ ይሆናልና አልባሌ ጥያቄ ውስጥ ገብታችሁ ነቢዩን እንዳትጠይቁ። ጥሩ ስነ ምግባር አጠያየቃችን እንዴት እንደሆነ ስለ ሸሪያችን ማወቅ እስካስፈለገ በምን መልኩ እንደሆነ ጭምር ነው ቁርአን እያስተማረ ያለው። የዛሬ ደርሳችን እዚህ ላይ ይበቃናል። ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ آله አጅመዒን።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 ምክንያቱም ባለፉት ታሪኮች ውስጥ ለሁሉም ትውልድ አስተማሪ ሊሆን የሚችለውን መልእክት ሊያስተላልፍ ሲፈልግ አልባሌ ስነ ምግባር፣ አልባሌ ጸባይ ሌላ ቢቀር ሰብአዊነትን የለቀቀ አይነት አካሄድና አመለካከት የነበራቸውን የትውልድ ታሪኮች በማውገዝ ላለውና እስከ ቅያማ ድረስ ለሚመጡ ትውልዶች፣ ኡመቶች ትምህርት እንዲሆን ደስ በሚል በሚያምር ግልጽ ሆኖ ማንም ሰው ሊረዳ በሚችል መልኩ ያስተምራል፣ ይመክራል። ነቢዩ አለይሂ ሰላቱ ወሰላም የተገኙት ከቁረይሾች ነው። ራሳቸውም ቁረይሽ ናቸው። ቁሬሽ የሚባል አረብ የመካ አረቦች ቁረይሾች ይባላሉ። በጣም የሚያጅበው የቁረይሾች አኗኗር በበይቱላ አሰራርና ግንባታ የተነሳ ታሪኩን ትንሽ ዳሰስ ለማድረግ ሞክረን ነበር። አረቦች በአጠቃላይ በዲኑ ኢብራሂም ይኖሩ ነበር። ከዛ በኋላ ቁረይሾች ወይንም አረቦች አንቢያ ሩሱሎች በየኡመቱ በየትውልዱ ሲላኩና ሲመጡ የነበረው አጠቃላይና አብዛኛው ከበኒ እስራኤሎች ነው ቢባል ውሸት ሊሆን አይችልም። ከአረቦች የተገኙ አንቢያዎች ወይንም ሩሱሎች ውስን ናቸው በጣም አንዱና ዋነኛው ትልቁ ነቢዩ ናቸው አለይሂ ሰላቱ ወሰላም። እስከዛ ድረስ የነበረው ጊዜ እስከ ነቢዩ መላክ የነበረው የቁረይሽ ህይወት አያሙል ጃሂልያ ይባላል። አያሙል ጃህልያ ማለት ጥሬ ቃሉ የማህይምነት ዘመን ማለት ነው። ሲራ ላይ ኢንሻአላህ በምንጀምረው ፕሮግራም ላይ ስለ ቁረይሾችና በአያመል ጃህልያ ጊዜ የነበራቸውን ህይወት ታሪክ እስከ ነቢዩ ድረስ ነቢዩ አየመል ጃህልያን ደምስሰው ሰው ወደ መሆን እንዴት እንዳመጧቸው እንዴት እንዳስገቧቸው በሲራ ፕሮግራም ላይ የምናየው ይሆናል። ሲራ ማለት ታሪክ ነው። አጠቃላይ የነቢዩና የዲነ እስላም ታሪክ ነው። የራሳቸውም ከትውልድ እስከ ሞት ዕለታቸው ድረስ ያለውን ታሪክ ሁሉ የሚያቅፍ ነው። እንዳልኳችሁ በዚህ በአያመል አልጃሂልያ ዘመን አረቦች ልቅ ነበሩ። ምን እንደሚያርጉ አያውቁም። ባይበልጥ በአምልኮ ዙሪያ አሁን የምንገባበት አያ ከዛ ጋር የተጣመረ ነው። ከሚያመልኩት በአምልኮ ላይ ከሚያሳዩት ደስ የማይል ባህሪ ማሳ ውስጥ አንድ ተምር ማሸቱ ያማረ የተዋበ ሲሆን ወደ ማምለክ ነው የሚዞሩት። ይሄን ያለ ወረደ ነበር ጭንቅላታቸው። ግን በጣም የሚያጅበው በአያመል ጃህልያ ጊዜ የሽርክና የተለያየ ተራ ነገር አምልኮ ባይበልጥ ቁረይሽና አረብ ውስጥ አምር እብኑ ሉሀይ የሚባል ሰውዬ ነው ሽርክን አምጥቶ ያስገባባቸው። አሁን በዚህ አያ ላይ የምናየው መነሻ ይሄ ይሆናል። ይሄ አምር ብኑ ሉሀይ የሚባል ሰውዬ ቁረይሾችን ሽርክን እስከ መጨረሻ ያስተማራቸው እሱ ነው። በጣም የሚያጅበው ምንድን ነው? ما جعل الله من بهرة ولا سائبة ولا وسيلة ولا حاملة በዚህ አያ ጅምር ላይ በዛሬ ደርሳችን ላይ ለሰው ልጅ ዲን አድርጎ ጠቃሚ ነገር ነው ብሎ ለአምልኮ መንገድ ቀዶ ሰጥቶ ህግና ደንብ ነው ብሎ በሂራን ሳኢባን ወሲላን ሐምን ዲን አላደረገውም ለሰው ልጅ ጠቅማቸዋል ብሎ ህግና ደንብ አድርጎ የሰጠ አይደለም ነው የሚለው የቁርአን አያቱ። በሂራ ምንድን ነው? አሁን እንዳል በአያመል ጃህልያ ጊዜ አረቦች ምን ያደርጋሉ? ግመል በተከታታይ አምስቴ ከወለደች ያለ ምንም ችግር ከአምስተኛው በኋላ ዝም ብሎ ነው የሚያስቀምጧት። ማለት ምን ማለት ነው? ላዩዋ ላይ ምንም ነገር አይጫንም። አንድ ለምልክት እንዲሆን ጆሮዋ ይቆረጣል። ወአንድ አካሏ ላይ ምልክት ይሰራሉ ቆርጠው። ራሳቸውም አይወጡባትም ግመሏ ላይ የሚፈልጉትን አገልግሎትም እንዲያገኙ አይጭኑባትም። ለሚያመልኩት አምልኮ የራሷን ጣጣ ጨርሳለች ብለው ለሚያመልኩት አምልኮ ለሰነም ገቢ ያርጓታል በሂራ ትባላለች። ሌላው ደግሞ ተጨማሪ በዚሁ በበሂራ ላይ አንድ ሰው ያኔ የመል ጃሂልያ ላይ ያለውን ታሪክ ነው እያልኩ ያለሁት፣ አልጨረስኩም። ሙሳፍርነት ይወጣል፣ መንገደኛ ይሆናል። ለሃጃው አንድ የሆነ አጋር ሄዶ እስኪመለስ ይነይታል። ከዚህ ከሙሳፍርነቴ ከመንገደኛነቴ በሰላም ከተመለስኩ ይላል። ወይ ታሞ የነበረ ከሆነ ከዚህ ከታመምኩት በሽታ ሳልሞት ከዳንኩኝ ይላል። ከግመሎቼ ውስጥ ያቺ ግመል ዝንብም አያርፍባትም እኔ ለሚያመልከውና ለምናመልከው አምልኮ ገቢ አድርጊያታለሁ ይላል። ከበሂራ ጋር የተቀራረበ አይነት ሂደት አላት። ማንኛውንም አይነት አገልግሎት ባለመጠቀም እንደ በሂራ ነው። መጫን አይቻልም፣ ላይዋ ለመውጣት አይቻልም። እቺ ሳኢባ ትባላለች። ሌላው ደግሞ አንዲት ፍየል እየወለደች ኖራ ሴት ፍየል ሴት ፍየል ሴት ፍየል እየወለደች ኖራ መጨረሻ ላይ ወንድ ፍየል ከወለደች ለአምልኮ ገበያ ያደርጓታል፣ ወሲላ ይሏታል። የመጨረሻው ሃም የሚባለው ኮርማ ነው። የኮርማ አገልግሎቱን ግደሮች ላይ እየሰጠ ብዙ ከቆየ በኋላ በሱ ኮርማ አገልግሎት እስከ አስር ያስወለደ ከሆነ ይበቃዋል ይሉና ለአምልኳቸውና ለሚያመልኩት ነገር ገቢ ያደርጉታል። በነገራችን ላይ ዞሮ ዞሮ ስም ነው እንጂ የተቀያየረው ሁሉም ለሚያመልኩት አምልኮ መነየት ነው። ግመሎቹን፣ ፍየሎቹን፣ እንስሳዎችን በሂራም በለው ሳኢባም በል ወሲላም ሐምም ቢሆን ይህንን በአያመል ጃሂልያ ጊዜ ራሳቸው ፈጥረው ያመጡት እንጂ ዲነል እስላም ያመጣውና ሸሪዓ ያመጣው ህግና ደንብ አይደለም ነው እያለ ያለው ቁርአን ያለምንም መነሻ አይደለም ይህንን ያለው ከአላህ ታዘን ነው እንጂ ከራሳችን ፈጥረን አይደለም ይሉ ነበረ። ይህንን ነው ሲያስዋሽ ነው አላሁ ስብሓነ ወተዓላ ማ ጃአለ ላሁ ሚን በሂረቲን ወላ ሳኢበቲን ወላ ወሲለቲን ወላ ሃም ወላኪነ አለዚነ ከፈሩ የፍተሩነ አላህ ልከዚብ በአላህ የካዱና ለሐቅ ጀርባ የሰጡ አመፀኞች ዱብዳ ፈጥረው አምጥተው የሰየሙት ስያሜ እንጂ አለ አላህ ሱብሓነሁ ወተዓላ ወአክሰሩሁም ላ ያቂሉን አብዛኛዎቹ ግን ይህንን ነገር ሲያደርጉ አውቀውት አይደለም፣ አቅልም የላቸውም ይላል አላሁ ስብሓነ ወተዓላ። ለዚህ ነገር መነሻ የሆነው በቁረይሾች ውስጥ አምር እብኑ ሉሐይ የሚባል ሰውዬ ነው። እነዚህን ነገሮች አቀነባብሮ ቁረይሽ እንደዚህ አይነት ልክስክስ ኢባዳ ላይ እንዲገባ ያደረገው። አንዴ ምን አሉ? በአንድ ሐዲስ ነብዩ إني رأيت عمرو بن لحي يجر قصبه في جهنم አሉ። አምር እብኑ ሉሀይ ሆዲቃው ፈርሶ ጀሃነም ላይ ሲሽከረከር አየው ከነ ሆዲቃው አሉ። ወሁወ አለዚ ሰየበ ሰባኢብ አሉ። ለቁረይሾች አሁን የተዘረዘሩትን ነገር የሽርክ አይነቶችን ያስተማራቸውና ያበቃቸው እሱ ስለሆነ